قال رسول الله صلى الله عليه وسلم مثل الغني ظلم وإذا أتبع أحدكم على ميل فليتبعه متفق عليه وفي رواية للأحمد فليح فليحتل طيب باب الحوالة ስለ ሐዋላ የሚገልጽ ነው ሐዋላ ማለት አንድን ሰው ወደ አንድ ሰው መውሰድና መቀየር ማለት ነው ብሬን ስጠይ ሲለው ከከሌ ጋር ሄድና ተቀበል ከሌ ይሰጣል ነግረዋለሁ አነግረዋለሁ ወልና ይሐውለዋል ይሄ ነው ሐዋላ ምንለው አሁን እናንተ የምታውቁት የሶርፎ አይደለም ሐዋላ ማለት طيب ሐዋላ የሚለው ሚነ ተሐውል ከመቀያየር ከቦታ ቦታ ከመቀያየር የተወሰደ ነው ወሆለም ቃሉ ይላል አንድ ሰው ቤት ከቀየረ ለምሳሌ መኖሪያ ቤቱን ሲቀይር ተሐወለ فلان من بيت كذا الى بيت كذا ይባላል ተሐውል تحول الحق من ذمه المحيل الى ذمه المحال عليه ማለት ነው እኔ ጋር የሆነ ሰው ብር አለው ብርን ስጠይ ብሎ እኔ ጋር ሲመጣ እኔ አሁን ሙሂል እባላለሁ እኔ ከከሌ ጋር ሄድና ከፋጡም አለ አለይ طيب ይሄንን ከማየት አንፃር ሐዋላ የሚለው አረበኛ ቃላት ባለዳ መጥቶ ሲጠይቀን ከለጋ ሄድና ውሰድ ለምንለው መጠቀማቸው መቀያየር ተገንቷልና ነው ይሄ ሐዋላ የሚለው አሁን በተረጎምኩላችሁ መሰረት ይህ አይነቱ ሐዋላ ሳቢተቱን ቢሱና በሐዲስ የተረጋገጠ ነው አሁን የቀራሽው ሐዲስ ሊመስል وباجماع العلماء በዑለማዎችም አንድነት ድምጽ የጸደቀ ነው ወቢልቂያስ በቂያስም አልቂያስ الصحيح በሚባለውም የተረጋገጠ ነው ማን ቀረ ቁርአን ብቻ ያልገለጸው ማለት ነው ቂያስም ቅያሱም ያስኬዳል የተባለበት ብዙን ጊዜ ሰዎች ይቸገራሉ ብረን ከቦታ ቦታ ለመስጠት ይቸጋጋ በተለይ ቦታቸው ተራራቀው ከሆነ ብር ላክልኝ ሲለው የክሬም ብር ለመስጠት አንድ 100 ኪሎ 200 ኪሎ ምትር አቋርጦ መሄድ ይከብዳል በመሆኑ በመሆኑ ምክንያት ከሌ ጋር አዲስ አበባ ከሆነ ለምሳሌ ክፍለ ሀገር ሆነን አዲስ አበባ ከከሌ ተቀበል ለሱም ይቀለዋል እንደአሁኑ ባንክ ስላልነበረ ወይም ደግሞ የት ያለው እዚህ ቦታ ነው እንግዲያማ ምሽዋር ከመከፈል የታክሲ ከመከፈል እዛው ከሪጋ ውሰድ እሺ ብሎ ወደዛ ከተስማማ በኋላ እዛው ሰው ጋር ነው መጽናት ያለበት ምናልባት ያን ሰውዬ የማያቀው ባህሪውን ዲሃ ይሁን ሀብታም ይሁን የሚሰጠው ይሁን የሚያሰጓጉለው ይሁን ካላረጋገጠ ካላወቀው ጠይቆት እንቢካለው መልሶ መጠየቅ ይችላል ይላሉ አለዛ ግን ባህሩን እያወቀው እንደሚሰጥ እያወቀ ወይም እንደሚያሰጓጉል እያወቀ እሺ ብሎ ከተስማማ በኋላ ዙሮ እንደገና ይሄኛው ሰውዬ አንተ ብር ማለት የለበትም ይላል ابن قيم قواعد الشرع تقتضي جوازها ይሄንን ብርን ከከለ ውሰድ ብርህን ከከለ ውሰድ የሚለውን አባባል መቀየር ሸሪዓችን የሸሪዓችን መሰረትም የሚያስፈርደው የሚያካተው ጉዳይ ነው ለምን ትክክለኛ ቂያስን የያዘ በመሆኑ ይላሉ አንዳንዶቹ እዳን በዳ መሸጥ ነው የሚሆነው እዳ ነበረበት እዳህን በከለዳ ሽጨልሃለሁ ብሎ እንደ መሸጥ ይቆጠራል ይሄ ከሆነ ደግሞ እዳን በዳ መሸጥ ከሆነ ደግሞ ሪባ ይሆን ነበረ ነገር ግን ጃዘ فيها تاخير القبض من باب الرخصه የሰዎችን ችግር ከማየት አንፃር አላህ ፈቅዶለት ነው ፈቅዶ ነው ነገ ነገ ወዳ ማስተጓጓት የተፈቀደው እንጂ እዛው ወዳው መረካከብ ነበረባቸው የሚል አቋም ያላቸው ዑለማዎች አሉ ይሄ ቂያሱን የነቀፈ ነው ይላል ትክክለኛው ግን በዳም በዳም መሸጥ ሳይሆን ያው ሐዋላ ነው ይቻላል ነው እዳን መሸፈን ወይም መክፈል ተብሎ ነው መወሰድ ያለበት ይላሉ እዚህ ጋር ተያይዞ እንግዲህ የተፈቀደበት ፋይዳው ጥቅሙ ምንድነው ከተባለ ተስሂሉል ሙዓመላት الناس በሰዎች መካከል ያለው የትድድር የሙዓመላ ደንብ ይገራልና ይመቻልና ነው በተለይ በተለይ አበዳሪው ሌላ ሀገር ተበዳሪው ሌላ ሀገር ከሆነ ከለጋው ሰርዛው አጠገብህ ለዛ ተፈቀደ ነው እና አንዳንዶች እንደውም ይሄም የሚባለው ተውኪል ነው የሚባለው መወከል ነው የሚባለው እዳም በመሸፈን ከከለጋ ሄደህ ወክያለሁ ውሰር ነገር ነው የሚሆነው የሚሉም አሉ ሌላው የባንክ ጉዳይ ነው እዚህ የሚነሳው እንግዲህ አተህዊሉ ባንኪ በባንክ ልብ ብር መላክ ዶላር መላክ እንዴት ይታያል የሚለው ነገር ብርን ከቦታ ወደ ቦታ ከአንድ ወደ አንድ ሀገር በመላክ ደረሰኝ የሚቀበሉት ሰፍተጃህ ይባላል በአረበኛ እሱ ነገር ነው እዚህ የሚነሳው አንድ ሰው መጥቶ ይሄን ብር ላክልኝ ብሎ ሲሰጠው ብሩን ይቀበለውና ያመጣውን ዶላር ምን ምንም ይሁን ዩሮም ይሁን ለመቀበሉ ማህተም ያለው ቼክ ይሰጠዋል ቼክ ሊሆን ይችላል ደረሰኝ ሊሆን ይችላል ማረጋገጫ ለምን ሊዩሂለሁ بمثلها في بلد اخر ኢትዮጵያ እንዲህ ያለ ብር ተወስያለህ አዲስ አበባ እንዲህ ያለ ብር ተወስያለህ ተብሎ ማረጋገጫ ደግሞ እንካ ደረሰ ተብሎ ይሰጠዋል فيكتب قابض النقود لدافعها خطابا ደብዳቤን በሚጽፈው በድሮ ደብዳቤ የሚጻፈው አሁን ላይ ኤሌክትሮኒክስ ስለሆነ ቁጥር አለ ኮድ አለው ኮዱ ይሰጣቸዋል خلاص ليقبض بدلها في بلد اخر ሌላ ሀገር ሄዶ ሊቀበል ነው ያን ደብዳቤ የሚያጽፈው የነበረው ይሄ ለምንድነው መንገድ ላይ ሌባ እንዳይወስድበት ምን እንዳይልበት ከከለ ዛሬ ወንድም ያለ ከሰቀበል ያንተ ብር ዛንታው ብሎ ደብዳቤ ጽፎ ከከሌ እንዲህ ያለ ብር ተቀብያለሁና ለከለ ይሄን ያሰጡት ይያ ደብዳቤ በሚጻፈው በድሮ ማለት ነው ደብዳቤው ያው ብትገኝም ችግር የለውም ብር ይዞ መንገድ ላይ ከገባ ግን ያው ሽፍታው ምኑ አስጋር ነበረው እና ይሄ ነገር እንዴት ነው ይቻላል አይቻልም ወይ በሚለው ሐነፍያዎች እና ሻፊያዎች አይቻልም የሚሉት ይሄ ብድር ነው የሚባለው ብድር ደግሞ ጥቅም ይዞ መንጣት የለበትም ጥቅም ካመጣ ሁሉ ቀርድን ጀረ መንፈዓትን ፈሆሪ ባብለናልና አይቻልም ይላሉ ሐነፊዎችና ሻፊዎች ሐናቢላዎች ግን ሐንበልያ የሚባሉት መዝሃቦች ምን ችግር አለበት ይቻላል ኢስላም ይቻላል ይሄ ሐዋላ ነው የሚባለው እንጂ ብድር አይባልም ሸሪዓዊ የሚከለክል ነገር እዚህ ጋር ምንም የሚታየን ነገር የለምና ይበቃል ብለዋል ይሄ ለኛ ይስማማናል የሐነፊዮችና ሻፊያዎች ግን ጠበቃ ገውታል ይከብዳል ቀጥታ ወደ ሐዲስ ልግባላችሁ عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم مطل الغني مطل الغني ظلم واذا اتبع احدكم على مليء فليتبع متفق عليه وفي روايه لاحمد ومن احيل فليحتل طيب አቡ ሁረይራ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ነው የሚሉን መጥሉል ገኒይ ማለት ተጓጎል በሉት መጥል ማቆየት ማራዘም ማስተጓጎል ማለት ነው ዙልሙን በደል ነው ሀብታም ማለት እዳውን መክፈል የሚችለው ሰው ሀብታም እንለዋለን እዳውን መክፈል የሚችለው ሰውዬ ነገ ዛሬ እያለ ማስተጓጎሉ ዙልም ነው ምን ማለት ነው ዙልም ማለት በደል ሰውየውን ዘለሞ ይባላል حرام ነው ማለት ነው ተቀሉ واذا اتبع احدكم አንድ ሰው ከከለ ጋር ሄድና ከከለ ውሰድ በሚባል ሰዓት አላመሊኢን አለው በሀብታም ላይ መክፈል የሚችለው ሰው ጋር ሄድና ውሰድ ካሉት ፈለየትባ ይከተል ሐሳቡን ይቀበል መክፈል የማይችል ከሆነስ መሊ ካልሆነ መሊ የሚለው ሀብታም ማለት ከሆነ ወይ መክፈል የሚችል ማለት ከሆነ የማይችል እስከሆነ ዛህሪና ተቀበል ቢሉትም አልፈልግም እኔ አንተ ነበር የሰጠሁት ካንተ ነው ወሰው ብሎ ዘው አልፋታህም ይበለው ማለት ነው متفقون عليه ቡኻሪና ሙስሊም وفي روايه በሌላ ዘገባ ላይ አህመድ ኢማሙ አህመድ በዘገቡት ومن احيل የተዳረገ እንለዋለን ይጥረቃሉን ከከለጋ ውሰር ተብሎ ወደዛ እንዲሄድ የተደረገ ሰው فليحتل መዳረጉን ይቀበል ወደ ሌላ ሰው የተሸጋገረ እንደማለት የተዳረገ ማለት የተሸጋገረ ከከለጋው ሰር ተብሎ فليحتل ይሸጋገር ይዳረግ ይቀበል ማለት ነው አልመሊኡ የሞላ ማለት ነው መሊ ማለት መልያን ይላል በአረበኛ ሙሉ ነው ሲል ተግባ ያለው መልያን ይላል ብላም ሲባል ማት አለ ሞልቻለሁ ማለት ነው እና ሀብታም ያው ሀብታም የሞላ አይደለ እቃው ባዶ የማይሆን ኪሱ ባዶ ያልሆነ ማለት ነው فليتبع بفتح الياء ومعناه فاذا احيل فليحتل ያው ተርጉሞታል ሐዲሱ ኢማሙ አህመድ ዘገባ ፈሊትባ ማለት ምን ማለት እንደሆነ ያው መሸጋገር ይቀበል ማለት ነው እዚህ ሐዲስ ላይ <clears throat> በጣም የህብረተሰቡ የእርስ በርስ የማህበራዊ አኗኗር ስርዓት ነው የሚነግረን በተለይ በዳ ጉዳይ ላይ አንድ ሰው ሲበደር አበዳሪው አጅር አለው የተበደረው ሰው ደግሞ በአግባቡ በሰዓቱ ሲያገኝ መክፈል ይህ ሑስነል ቀዷ ይባላል የተዋለለትን ውለታ በአግባብ መመለስ ማለት ነው አበዳሪ ሐቄን ስጠይ ብሎ ላበደረው ሰው ሲጠይቀው ያ የተበደረ ሰው ፈል ነው እያለው ነገናሲ ነገ ወዳናሲ እያሉ ማስተጓጎል ወይም የዛሬ ወር እያለ አንዳንድ ሰው በሰው ብር እየነገደ የዛሬ ወር ደሞ ሲቀበል ይላል የሆነ ሰው ላይ ብር ወስዶ ቢነው ወይ ሰጣለሁ እንደዚህ ይለዋል እጁ ላይ ኮብራ አለ ሊነግድ በፈልጎ እንጂ ይሄ አይቻልም መጥል ማለት ማዘግየት ማስተጓጎል ማለት ነው تحريم المطل خاص بالغني ባይሆን ሀብታም ለሆነ ሰው ነው ፈቂር ከሆነ ሳዲሃ ከሆነ እኔ ብጤ አውል አጅዝ ወይ መክፈል የማይችል የሆነ ችግር አለበት ባንክ ሂሳቡ ተዘግቶበታል ብር አለው ግን ባንክ ሂሳቡ ተዘግቶበታል ማንቀሳቀስ አይችልም ሂሳቡን ይሄ መዋኒ አለው ብር አለው ግን ሀብታም ማለት አይቻልም እንደሌለን የሚቆጠረው ይሄ እስከሆነ ፈላ يحرم عليه ነገ ዛሬ ብሎ ጠብቀኝ ማለቱ حرام አይሆንበትም ዑዝር አለውና ነው ሌላው አላመሊ ኢንሲለን ሀብታም ላይ ሲያሸጋግሩ መሸጋገር አለበት ሲባል ዲሃን ሰው ሙጣለባ ማድረግ የለብንም እኛም የሌለው ሰው ግድ ካልከፈልክ እያሉ እስር ቤት የሚያስገቡ ሰዎች አሉ የለም وجوب انظاره الى ما يسرا እስከሚያገኝ ጊዜ መስጠት ነው ያለብን መጀመሪያ አለ መስጠት እንጂ ከሰጠን በኋላ ጊዜ ሰተነው እንዲፈልግ ማድረግ ነው وان كان ذو عسره فنظره الى ميسره من القران ሱረቱ በቀራ ላይ ችግረኛ ከሆነ ማዘግየት አለብን ያን ሰው መጠበቅ አለብን ጊዜ መስጠት አለብን እስከሚከብር ድረስ طيب ሀብታም ላይ ሄድና ውሰድ ከተባለ ሄዶ መውሰድ ያለበት ሲለን ዲሃ ላይ ከሆነና ሰውን እያሸ የማይሰጥ ሰው መሆኑ የሚታወቅ ሰው ላይ ከሆነ አልፈልግም ካንተ ነው መውሰድ ያለብኝ ይበለው ይላሉ ቀጥሉሲ وعن جابر رضي الله تعالى عنه قال توفي رجل منا فغسلناه وحد وحنطناه وكفناه ثم أتينا به رسول الله صلى الله عليه وسلم فقلنا تصلي عليه فخطا خطى ثم قال عليه دين قلنا ديناران فانصرف فتحملهما أبو قتادة فأتيناه فقال أبو قتادة الديناران علي فقال رسول الله صلى الله عليه وسلم حق الغني حق الغريم وبرئ منهما الميت قال نعم فصلى عليه رواه أحمد وأبو داود والنسائي وصححه ابن حبان والحاكم وعن جابر رضي الله عنه قال توفي رجل منا توفي رجل منا فغسلناه وحنطناه وكفناه ثم اتينا به الى رسول الله صلى الله عليه وسلم فقلنا تصلي عليه فخطا خطا ثم قال اعليه دين فقلنا ديناران فانصرف فتحملهما ابو قتاده فاتيناه فقال ابو قتاده الديناران علي يا رسول الله فقال رسول الله صلى الله عليه وسلم حق الغريم وبريء منهما الميت قال نعم فصلى عليه رواه احمد وابو داود والنسائي وصححه ابن حبان والحاكم طيب جابر بن عبد الله سرون الله لنا توفي رجل منا ከኛ የሆነ ሰው ሞተና አጋጣሚ ከቤተሰብ ነው የሚለው ወይም ከኛ ከሷሃቦቹ ማለት ነው ያው ሰው ሲሞት መቼም መታጠባልና ፈገሰልናሁ አጠብነው ሬሳውን ወሐነጥናሁ ሽቶ ቀባባ ነው ማለት ነው ሬሳ ከታጠበ በኋላ እንደምታውቁት የሱጁድ ቦታዎች የሶላት ሲሰግድ ሱጁድ ያደርግባቸው የነበሩ ሰባት ብልቶች ቅባት ይቀባሉ ግንባሩ አካባቢ እጆቹ እግሮቹ ጉልበቶቹ አካባቢ እና ወሐነጥናሁ ሽቶ ነገር ቀባባ ነው ማለት ነው ተህኒጥ طيب ከዛ ሳ ወከፈናው ከፈነው ጠቀለነው በልብስ ማለት ነው ከዛ በኋላ ምን ቀረ ሶላት ثم اتينا به ያን ሬሳ ይዘን به ማለት ይዘነው ሬሳው ማለት ነው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ነብያችን ዘመኑ መጣን እና فقلنا አልናቸው تصلي عليه ጥያቄ ነው የጥያቄ ምልክት አለው እዚህ አتصلي عليه እንደማለት ነው የጥያቄዋ ፊደል ወርቃ ነው እንጂ አتصلي عليه ነበረ አንዳንድ ጊዜ ቃላቱን ጥለው ፊደሉን ጥለው አነባበቡን ጥያቄ ያደርጉታል ትሰግድበታለህ እንዴ ካለ ጥያቄ ነው ፈጃው ተዘማሉ እንደመቆም ብለው አለህ ሂደይን አሉ አለህ ሂደይን እዳ አለበት እንዴ ይሄ ሰውዬ ሟቹ አሉ فقلنا ዲናራን አዎ አለበት ምን ያክል ዲናራን ሁለት ድርሃሞች ሁለት ዲናሮች ሁለት ሪያሎች ሁለት ዶላር እንደማለት በጊዜ ባለው ሳንቲም ወደ ኋላ ፈንሶረፈ መለስ አሉ ነብያችን አለይሂ ሰላቱ ወሰለም አልሰግድም ማለታቸው ነው ምንድነው የሚያሳያቸው እዚህ ጋር ይሰግዱ መንገድ ከጀመሩ በኋላ ጠይቀው እዳ ያለበት ስላቸው ወደ ኋላ ፈገፈጉ ይሄ ሰው ቸግሮት ነው ተበደረው መቼም ቀምቶ አይደለም ተበድሮ እዳ ያለበት ይበትም አሉ ሀብታም ሆይ ሰግዱበት ነበር አይደል ያ ስለሆነ አሁን ዘመን እንደዛ የሚተረጎመው እሳቸው ግን መልእክት አለ እዚህ ጋር የዳ ጉዳይ ንቀላል አይደለም ያ ጀማ የነብያችን ታጣላችሁ አጣላችሁ እኔ አልሰግድበትም ያለበትን ሰው ስለዚህ ዳዎቻችሁን በሰዓቱ ክፈሉ ነገ ዛሬ ዳ ያለባችሁ ከሞታችሁ ይሄው እንደማሰግድበት እንደማሰግድባችሁ ከወዲሁ ተረዱ ለማለት ነው እንጂ ሰው ይጥላቻ ኑሯቸው እንዳይመስላችሁ ከዛ ደነገጡና ሱሐቦቹ ግራ ገባቸው فتحملهما ابو قتاده በቃ ለሁለት ዲናር ያለበት እኔ ከፍለታለሁኝ አለ فتحملهما ተሸከማቸው ማለት ነው ابو قتاده ابو قتاده ሐላፊነቱ ወሰደ ለመክፈል አልহামዱሊላህ فاتيناه ከዛ ነብያችን ጋር متاننا ነገርናቸው فقال ابو قتاده ادنارني علي يا رسول الله لاچو ሁለት ዲናሮች እኔ ከፍላቸዋለሁ ችግር የለም ስገዱበት እንጂ እኔ ለመክፈል ዝግጁ ነኝ አለ እሱ አይጠየቅም ኢንሻአላህ فقال رسول الله صلى الله عليه وسلم حق الغريم ይሄ እንግዲህ የአበዳሪው ሐቅ ባንተ ላይ ነው طيب እሱ ነው ከፍላለህ ያከው አይደለ ወበሪአ منهم الميت የሞተው ሰውዬ ከዲያ ነፃ ሆነ ማለት ነው ሐቅ الغريم አንተ ላይ ሆነ የሞተው ሰውዬ ነፃ ሆነ ማለት ነው አይደለ አሉት ያው ሊያረጋግጡ ማለት ነው ቃለ نعم አዎ እያልኩህ እኮ ነው አዎ እኔ ከፍላለሁኝ እኔ እጠየቃለሁ ማለት ነው አላቸው እሺ فصلى عليه ሰገዱበት فصلى ሰገዱ عليه ዛሬ ሳላይ ሐዲሱን ኢማሙ አህመድ አቡ ዳውድ ነሳኢ ዘግበውታል ኢብኑ ሒባንና ሐኪም ጥሩ ሲሉ ማሞካሽተውታል ነው እሺ እዳ ያለበት ሰው አለ የለም የሚባሉ መሻይኾች ሊሰግዱበት አይገባም ለሰው ማስጠንቀቂያ ትምህርት ይሰጣልና ተራው ሰው ግን መስገድ አለበት አንድ ሙስሊም ሙቶ ሁሉም ሰው ካልሰገደበት ሁሉም ወንጀለኛ ይሆናሉ ፈርዶ ኪፋያ ስለሆነ ሶላቱ የተወሰኑ ሰዎች ከሰገዱበት ሌላው በወንጀል አይጠየቅም ከተማው ላይ አዛን ከተደረገ አንድ ቦታ ሌላ ቦታ ዝም ብሎ ቢሰግዱ ይችላሉ ምንም ከተማው ላይ አዛን ካልተደረገ ወንጀለኛ ይሆናሉ ሁሉም ይባላል ፈርዶ ኪታባት ይሄ ነው ግማሹ ከሰራው የግማሹ ወንጀል ይላቀቃል ሁሉም ካልሰሩት ሁሉም ወንጀለኛ የሚሆኑበት ፈርዶ ኪፋያ ይባላል እና የዳ ጉዳይም እንደዛ ነው አሁን እዚህ ጋር ነው ባቡ ዶማን የሚለው ይሄ ሐዲስ ነው የሚመለከተው እንጂ ቀድሞ አይመለከተውም ባቡል ሐዋላቲ ወዶማንን እናንተ ያለው አንድ ላይ አድርጎ የኔ እዚህ ጋር ነው ባቡ ዶማን ያለው አሁን የቀረነው ሐዲስ ላይ እንግዲህ የዚህ ሰው የዳ እኔ ከፍላለሁኝ ይሰገድበት አላቸው በቃ ተጠያቂው አንተ ያበዳሩን ሄደ ሰውየው የሟቹ ነፃ ነው ካሁን በኋላ ሲሉት አዎ ችግር የለም ማለት ሰገዱበት ያንድን ሰው ዳ ሌላ ሰው ከሸፈነው ሐቁ ይለቃል ችግር የለውም فتحملهما عن الميت ማነው ስለሟቹን ይሸከማለሁ እኔ በኔ ላይ ጣሉት እንደማለት ነው ሐቀል ገሪሚ መንሱብ ነው ይላል ሐቁል ገሪሚ ሳይሆን ሐቀል ሐቀል አዲናራሪ አዲናራኒ አለየ ስላላቸው አይ ሁቀ عليك الحق የዚህ ሰውዬ ሐቅ በአንተ ተረጋገጠ ማለት ነው ወሰበተ عليك وكنت غريم አንተ ሐላፊ ሆነ ከፍል ነው ሲሉ ታወን አላቸው እንግዳው ሶበሪ አመይት خالص الميت من الدين ومن ومن تبعاته ከዳውም ሆነ እዳው ከሚያመጣው መዘዝ ሟች ነፃ ነው ካሁን በኋላ ወቀ ሳከፍል ብቀርም ተጠያቂው አንተ እንጂ ሟቹ ካሁን በኋላ አይጠየቅም አሉ አልহামዱሊላህ ቀጥሉ وعن أبي هريرة رضي الله تعالى عنه أن رسول الله صلى الله عليه وسلم كان يؤتى بالرجل بالرجل للمتوفى عليه دين فيسأل هل ترك لدينه من قضاء فإن حدث أنه ترك وفاء صلى عليه وإلا قال صلوا على صاحبكم فلما فتح الله عليه الفتوح قال أنا أولى بالمؤمنين من أنفسهم فإن توفي فإن توفي عليه دين فعلي قضاؤه متفق عليه وفي وفي رواية للبخاري للبخاري فمن مات ولم يترك وفاء آه، طيب وعن ابي هريره رضي الله عنه ان رسول الله صلى الله عليه وسلم كان يؤتى بالرجل المتوفى عليه الدين فيسال هل ترك لدينه من قضاء فإن حدث أنه ترك وفاء صلى عليه وإلا صاحبكم فلما فتح الله عليه الفتوح قال أنا أولى بالمؤمنين من أنفسهم فمن توفي وعليه دين فعلي قضاؤه متفق عليه وفي روايه للبخاري فمن مات ولم يترك ወፋአ ከአቡ ሁረይራ ተዘገበ ስራውን አላህ Subhanahu Wa Ta'ala ይውደድለትና ምን አሉ አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ካነ ነበሩ ዩታ የሚመጣላቸው ቢረጁ ሰውየን ያመጡላቸው ነበር አልሙ ተወፋ የሞተን ሰው አለይ በርሱ ላይ አደኑ እዳ ያለበት የሆነውን የሞተ ሰው አምጥተው ስገዱበት ይሏቸው ነበረ እሳቸውም ቀጣ አይሰግዱም ፈየሳሉ ይጠይቃሉ هل ترك لدينه من قضاء ለዳው የሚከፈል ነገር እንዲወጥሮት የሞተው ነገር አለ ንብረት ተሽጦ የሚከፈል ነገር <clears throat> ብለው ይጠይቃሉ ጥያቄ ነው فإن حدث ከተነገራቸው አንሁ ተረከ ወፋን አዎ የሚከፍለው ነገር ጥሎ ሙቷል ያው ባይከፍልም የሚከፈል ብር ጥሎ ሙቷል ካሏቸው ሶላ አለይ ይሰግዱበታል ያው አንድ ሟች ጥሎት የሞተው የሞተው ገንዘብ መጀመሪያ ዕዳ ነው የሚከፈለው ከፈን ነው የሚገዛበት ማስቀበሪያ የሚኖረው ስለዚህ የሚከፍለው ገንዘብ አለ ወይ አዎ አለ አለቀ ይሰግዱበታል ወኢላ አረ የለውም ካሏቸው አለያ ማለት ነው ወኢላ ማለት ቃለ ሰሉ على صاحبكم እንግዲያው ስገዱበት ጓደኛችሁን እኛ አልሰግድበትም ማታቸው ነው ሁሉም ከተው ወንጀ እንዳይዛቸው ስገዱበት እናንተ አሉ እኔ ግን አልሰግድበትም ሰው የዳን ጉዳይ ተሳሁል የመዘናጋት ባህሪ እንዳያመጣ ባታቸው በዚህ ባህሪ ላይ ለብዙ ጊዜ ቆይተዋል እንግዲህ ሰው በሞተ ቁጥር አለበት የለበት አለበት የሚከፍለው ገንዘብ ጥሎ ሙቷል አዎ ካሏቸው ይሰግዱበታል የለም ካለ እናንተ ስገዱበት ይላሉ فما فلما فتح الله عليه الفتوح ከዛ ቀስ እያለ በጅሃዱ በምኑ <clears throat> ብዙ አገሮች ሲከፈቱ ገቢ መጣ فلما فتح الله عليه الفتوح ማለት ገቢዎችን አላህ ሲያጥለቀልቅላቸውና ሲያመጣላቸው ማለት ነው قال አሉ انا اولى بالمؤمن ካሁን በኋላ ለሙእሚኖች እኔ ተሻልኩና የቀረብኩ የበለጥኩ ነኝ ምን አንፉስም ከራሳቸው በላይ እኔ እጨነቅላቸዋለሁ እኔ አስብላቸዋለሁ ወደ ካለባቸው እኔ ከፍልላቸዋለሁ ማለት ነው ለራሱ ሰው ይጨነቃል አይደለ ለሰው እንጂ ማይጨነቀው አንዱ <clears throat> እኔ ግን ሰው ለራሱ ከሚጨነቀው በላይ ይጨነቅላቸዋለሁ ካሁን በኋላ አሉ ስለዚህ فمن توفي فمن توفي ያለፈ የሞተ ያዘገመ ወደ አኺራ ማለት ነው وعليه دين እዳ ያለበት የሞተ ካሁን በኋላ فعليه قضاؤه ባለዳዎች ወደ ወደ እኔ ተሎ فعليه በኔ ላይ ነው قضاؤه የዛን የሟች እዳ የመክፈል ጉዳይ እኔን ነው የሚመለከተው ካሁን በኋላ ያገሩ የሙስሊሞች ግምጃ ቤት ተቀላችሁ የገንዘብ ሚኒስቴር ሀብታም ሆነ ማለት ነው ከዚህ በኋላ ይከፍላለሁ ብለው ዋስናውን ወሰዱ መንግስት ራሱን ከቻለና ከተቋቋመ ለህዝቡ ካለው ገንዘብ እንዳስፈላጊነቱ ይሰጣል አንዳንድ ቦታ የሆነ ሰው ሲሞት ይሄ በለድያ የምንለው ወይ ማዘጋጃ የምንለው ይቀብራል አይደለ ያ በለድያ እኮ ግለሰብ አይደለም የመንግስት ነው የህዝቡ ገንዘብ ነው ልክ በለድያ እንደሚቀብረው ማለት ነው ወደ ያለበትን ሰው መንግስት ይሸፍናል አሁን ለህዝባቸው የሚጨነቁ መንግስቶች እነዚህ ናቸው طيب እናሳቸው ካሁን በኋላ እኔ ከፍላለሁ እኔ ጋር ይንጠባለ ደም ካለ ሟች እንዳትይዙ ይባሉ ከዛ በኋላ ይሰግዳሉ ታቸው ችግር የለም ለምን የሚከፈል በቡኻሪ ዘገባ فمن مات يموت ولم يترك وفاء ይላል ولم يترك ያልተወሰው ወፋን የሚከፍለው ነገር የሌለው ሰው ከሞተ فعلى يقضعه ማለት ነው በኔ ላይ የሚከፍለው ጉዳይ እኔ ጋር ይምጣ ባለዳው ነው እዚህ ጋር ምንድነው የሚያሳየን ባቡ ዶማን ብለለ ለአንድ ሰው ዋስ ሆኖ ወይም አንድ ሰው ወዲያ እኔ ሸፍንልታለሁ ከፍልልታለሁ ማለት እንደሚቻል የዳ ጉዳይ አሳሳቢነቱ አደጋነቱ ከባድ እንደሆነ የሚያሳያል በአላህ መንገድ በሸሂድ መሞት ትልቅ አጅር ያለው ነገር ነው ወንጀል ሁሉ የሚያስመር ነው ትልቁም ትንሹም የዳ ጉዳይ ግን አይማርም አሉ يغفر للشهيد كل الذنب الا الدين አሉ በአላህ መንገድ የሞተ ሰው ህይወትን የሰዋ ሰው ሁሉ ነገር ይማርለታል እዳ ሲቀር የሰው ገንዘብ እስካለበት አይማርም ምንም በሸሂድ በሰማዕታት ቢሞትም ይያሉ ሌላው ዚመቱ الميت مشغوله بدينه የሟች ጫንቃ በዳ ቢዚ ነው የምትሆነው እዳ ያለበት የሞተ ሰው የሚከፍልለት ሰው ካልተገኘ ተጠያቂ ነው የሚሆነው ነፍሱ المؤمن معلقه بدينه حتى يقضى عن صبر ወደ ጀነት ወደ እሳት ማትባልም ተንጠልጥላ መሐከለ የምቀረው እዳው ያለው የሚል አካል እስካልመጣ ድረስ ወይም እስካልተከፈለ ድረስ ይላል ይሄ ዳ የሚባለው ነገር በነገራችን መበደር ብቻ እንዳይመስላችሁ በደንብ ስሙኝ መበደር ብቻ አይደለም ባለዳ የሚያደርገው ዘካ አለበት ሰውየው መክፈል ወጅቦበት እያለ ሳይከፍል ሞተ እዳ አለበት ነው የምንለው ነዝር ስለት አለበት ያንን ስለት ሳይከፍል ሞተ እዳ አለበት ነው የምንለው መበደር ብቻ መስዋችሁ እንዳበደረ ከሌለማ ምን ችግር አለ እንዳትሉ ራሱ ዋጅብ ያደረገው ነገር ቢሆን ራሱ ይህ ሐዲስ ለሰው እዳን በመክፈል ዙሪያ መሰረት የሆነ ሐዲስ ነው ይላሉ መሰረት የሆነ ሐዲስ ነው አንድ ሙከለፍ የሆነ ሰው አቅም አዳም የደረሰ ለአንድ ሰው እኔ ከፍላለሁ ካለ ያ ዋስና ወሰደ ማለት ነውና ዋስና ወሰደበት ነገር ደግሞ የመክፈል ግዴታ ይኖርበታል ነው የማንም ይሁን ያለበት ሰው እዳ ነገ ዛሬ እያሉ ማቆየት አይፈለግም ፈጠን በመክፈሉ ተወዳጅ መሆኑን ነው ለምን ነቢያችን አለይሂ ሰላም አልሰግድበትም የሱካ ይቅርብኝ ብለው ወደ ኋላ ማፈግፈጋቸው እዳ ያለበት ሰው ከባድ ደረጃ ላይ እንደደረሰ ያመለክታል ነው طيب ሌላው ዋናው ነገር የሟችን ገዳ በመክፈል ላይ መረባረብ እንዳለብን ነው የሚያሳየው ተጠያቂ ነውና ቀጥሉ وعن عمرو ابن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم لا كفالة في حد رواه بيحقي بإسناد ضعيف طيب አሁን ደግሞ ባቡ ዶማን እንጨርሰን ባቡል ከፋለቲ ነው ስለ ከፋላ የሚገልጽ ነው ከፋላ ማለት ነው ከፊል ከፋላ በአረብ ሀገር ያላችሁ ከፊል ታውቃላችሁ አይደል እንደ ጉራጌ ኮፊል ካላላችሁ ጉራጌ ነገር እንደ ባንግላዴሽ كفيل ይላል ለማንኛውም كفالة ማለት ዋስ ማለት ነው ዋስ ነው አንድ ሰው كفيل አለው ማለት አንድ ወንጀል ቢሰራ ቢጠፋ ምን ቢል ሐላቱ ማን ነው كفيل ኡ ነው ያ ዋስ የሆነው ያስገባው እዚች ሀገር ላይ እኔ እፈልግ ያለን ሰው ፈልጋለሁኝ ስራ አላሰራው ብሎ የስራውን ድርሻ ተናግሮ ቪዛ ወጥቶ ስለሚያስገባው ኃላፊነቱ እሱ ነው ስለዚህ ከፋላ እሱ ነው ከፋላ የሚለው እኔ ዋስትና ሰጣለሁ እንደ ማለት ነው መስጀሩ ከፋላ بمعنى التزم አንድ ነገር ለመፈጸም ቃል ገባ እንደ ማለት ነው ጥሪቃ ነው ሸርዓን ግን ቀና አመለካከት ያለው አእምሮ በሳል የሆነ ህፃን ያልሆነ በሽተኛ ያልሆነ ሰው የአንድን ሰው ገንዘብ ከእዳ ያለበት ሲባል እኔ ዋስኔ ለሱ ልቀቁት እኔ ከፍላ እንዲያመጣ አደርገዋለሁ ካላመጣ መከፍላለሁ ብሎ ዋስ ይወስዳል ይሄ ከፋላ ይባላል ወልከፋለቱ ከፋላ ዋስትና ثابته بالكتاب والسنه በቁርአን በሐዲስም የተረጋገጠ ነው በኢጅማዕም በቂያስም የተረጋገጠ ነው አላህ ምን ብሎ አስለዋስ በተመለከተ ለን ወሰለሁ معكم حتى تؤتوني موثقا من الله አንተ ያዕቆብ ናቸው የነ ዩሱፍ አባት ዩሱፍን ስጠንና ወደ ዱር ይዘን ሄደን እንጫወትና ይዘን እንመለሳለን ብለው ነበር የጠየቁት የዩሱፍን ቂሳውን ታውቁታላችሁ እና ያዕቆብ ምን አሉ አልሰጥም حتى تؤتوني موثقا من الله لا تأتونني به ይሄንን ሰው ልታመጡልኝ ቃል ግቡልኝ አሉ የዩሱፍን ወንድም ይመሳዝ ቦታ እንኳን የሚያነሳው ያው ብቻ ተያያዥነት ቂሳው ከዩሱፍ ጋር ስለሆነ ቆርጦ ስላመጣው ነው እንጂ ሁለተኛ ይሁን ደሞ አንጦ ብለው ጠይቀው ነበር ልጆቹ ዋስነ ካሰጣችሁኝ አልሰጥም አሉ ዋስነው ምንድነው ለታቱነኒ ቢሂ ይዛችሁ ልመጡ ጥላችሁ ላመጡ ማለት ነው ኢላ አን ይሐጡ ቢኩም ጥላት ከቧችሁ ካቅማችሁ በላይ ካልሆነ በሰቀር ጥላችሁ ላትመጡ ዋስትና ሰጡኛሉ ያ ዋስትና ወሰዱ ወሰዱት ነው ان رجلا لازم غريما لو حتى يقضيه او ياتي بحامل فقال مثلا انا احمله طيب በሐዲስም ተረጋግጧል የሚለው የሆነ ሰው ባለ እዳ ያለበት ከለብሮ ይዞት ነብዩ አለይሂ ሰላም እኔ ከፍለዋለሁ ተው ብለው አስለቅቀውታ በከፋላ ማለት ነው ኢጅማዑም ያው ገዛው ሁሉ ተስማምተዋል ነው ቂያሱም እንደዚህ ከፋላ አንዳንድ ጊዜ መኖሩ እስር ቤት ጋር ገብተን በዋስ ወጣ ነው የሚባለው ይሄ ባይ ዋስ ባይፈቀድ ኑሮ ስንት ሰው ይቸገር ነበር ይሄን ስናየው በ قياس ም መወከል ወይም ከፋላ كفيل መሆን ዋስና መውሰድ የሚቻልና ጠቃሚ መሆን ያሳያል ነው ባይሆን ዋስትና ስንወስድ እኔ ያዘዋለሁ እኔ ዋስ ሆነዋለሁ የምንለው እኛ ዋስ መሆን የምንችለው ነገር ላይ ነው የማይፈቀድ ቦታ ላይ ግን ገብተን እንዲያንከር አይገባም ስለዚህ አሁን የተቀረው ሐዲስ ምንድነው የሚለው عمرو بن شعيب عن ابيه عن جده رضي الله عنه قال قال رسول الله صلى الله عليه وسلم لا كفاله في حد ይሄን እንዲህ ያል ጥፋት ያጠፋ ሰው በሸሪዓው እንዲህ ያለ እርምጃ ይወሰድበታል ተብሎ የተቀመጠለትን ወንጀል የፈጸመ ሰው ያን ግን እንዳይፈጸምበት ነው ዋስ ሆነዋለሁ አይባልም لا كفاله ዋስ መሆን የለም في حد አላህ መቀጫው እንዲህ ያለን ይሄን ይሰራል ያለው ነገር ዋስ መሆን የለም ከዛ ውጭ ለሆነው እንጂ ነው رواه بهقي بسند ضعيف حادث ضعيف ነው እንደው ሙንከር ነው ብለውታል ተቀባይነት የለውም በጥቅሉ ነው ሐድ የምንለው እንግዲህ መጠን አንሰጠውም ዕቁበቱ ሙቀደራ እንዲህ ያለ ወንጀል እንዲህ ያለ መቀጫለው እንዲህ ያለ ወንጀል እንዲህ ያለ መቀጫለው ተብሎ የተቀመጠለት ሐድ ይባላል ያ መቀጫው አጠቃላይ የአላህ Subhanahu Wa Ta'ala ትእዛዝ ሐድ አለው ድንበር አለው تلك حدود الله فلا فلا تقربوا ይላል ህጎችን አስተምሮ አስተምሮ ይሄን አሁን የነገርኳችሁና አስተማርኳችሁ የአላህ ድንበሮች ናቸው የአላህን ድንበር ቀይ መስመር አትለፉ ሲል ሐድ ማለት ቀይ መስመር እንደሚባለው ማለት ነው الا ان يخاف الا يقيم حدود الله فان خفتم على يقيم حدود الله فلا جناح عليهما فيما ابتدت فيما افتدت به على አንድ ሴት አልፈልግም ካንተ ጋር ትዳር መቀጠል አለች ከተገባች በኋላ ያን ጊዜ ያው የሆነ ገንዘብ ከፍላለች እያለ ነው تلك حدود الله فلا تعتدوها ይላል ህጎችን ካሰማረ በኋላ ይሄ ያላህ ድንበር ነው ጥሳችሁ እንዳትሄዱ ይላል በፉቃሃዎች ሐዲ ማለት ዕቁበቱ ሙቀደራ ይሄን ያክል ተብሎ የተቀመጠ ቅጣት ነው ደግሞ እዛ ቦታ ላይ እንዳይል ከሰከስና እንዳይገኝ ርማት የሚያስወስድ እርምጃ ማለት ነው ሐድ ያለበት ነገር ላይ እንግዲህ ከፋላ አይቻለን ከለለው ላይ ግን ይቻላል ነው ሐድ ማለት ይገደላል ይባል ይገረፋል የሚባል ነገር ላይ እኔ እገረፍለታለሁ እኔ እገደልታለሁ የሚባል ነገር የለም ነው በዳ ከሆነ የተጠየቀው ግን እዳውን መክፈል ይቻላል ሐድ ላይ ግን ግርፋት ተቀብቆ መገደል መሳሰል ሐድ ይባላሉ እዛ ላይ አይቻልም ነው ماشي الباب التاسع باب الشركة والوكالة عن أبي عن أبي عن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله تعالى أنا ثالث شريكين ما لم يكن أحدهما صاحبه فإذا خان خرجت من بينهما رواه أبو داود وصححه الحاكم ባቡ ሸሪከቲ ስለ ሽርካ ሸራ አድርገኝ ይባላል ሸሪክ አድርገኝ በአንድ ጉርብ እንክፈት አንድ ንግድ ላይ እንሰማራ እንደ ማለት ነው ባቡ ሸሪካ ይባላል መጋራት ማለት ነው ተጋርቶ አንድ ላይ የትብብር ስራ መስራት وان كثيرا من الخلطاء لا يبغي بعضهم على بعض ስላላህ ቀላ ገንዘብ ያገናኙ ሰዎች ብዙዎቹ አንዱ ባንዱ ላይ ድንበር ያልፋል ብዙ ጊዜ ታችኮን ሸሪካ ጥሩ ንግድ ሲነግሩ ኑሮ ኑሮ መጨረሻ ይጣላሉ አንድ ባንድ ላይ ድንበር ያልፋል ማለት ነው ልጅ ደረሰ ቤት ፈረሰ የሚባል ነገርም አለ ሁለቱ ወንድማማቾች ተስማምተው ደህና ይሰራሉ ልጅ ከደረሰ በኋላ ዘውቶ ዝገብቶ እያለ እንዲራራቁ ያደርጋቸዋል ብዙ ጊዜ ከዛ ይጣላሉ ማለት ነው አላየ ሐል ስርቱ ሸሪከን فيه ይባላል ሸረክቱከ في الامر واشركته فيه ይባላል ለከሌን አጋርቻለሁ ከሌን ዝቀላቀየዋለሁ ይባላል في ስርቱ ሸሪከን فيه ማለት ነው እዛ ንብረት ላይ ተጋሪው ሆንኩኝ ለማለት ነው طيب እንግዲህ በሱናም በእጅማን በቂያስም የጸደቀ ነው ብሎናል ሸሪካት ሐሰበ ለስክራ ወተተቦ እንደው ያሉትን መረጃዎች ከመከታተል አንፃር የተገኙ ህጎች አሉ ይልና ወደ አምስት ይከፋፍሉታል ሸሪከቱ አናን አንደኛው ይባላል ሁለተኛው ሸሪከቱ ሙዳረባ የሚባል አለ ሶስተኛ ሸሪከቱ ውጁህ የሚባል አለ አራተኛ ሸርከቱ አብዳን የሚባል አለ አምስተኛ ሸርከቱ ሙፋወዳ የሚባል አይነት እንዳለ ነው የሚገልጹት ዑለማዎች እያንዳንዱ በዝርዝር ያው ቦታው ላይ የምናየው ይሆናል አንዳንድ ሰዎች አንዳንድ በጉልበቱ አንዳንድ በገንዘቡ አንዳንድ ዘቡ ደንበኛ ስላለው ብቻ የሚፈለግ ሰው አለ ገንዘብ ባያወጣ እንደው አንተ ንጋ ከሆንክ አንተም ብሎ የሚወጣው ሰው ለደንበኝነት ስለሚበቃኝ እሺ የሚባል ነገር ሰው አለ እና ይሄ ሁሉ እያንዳንዱ ዝርዝር አለው እዛ ውስጥ አልገባም ስለ ሸሪካ ይገልጻል ተጋርቶ አንድ ነገር መስራት ይቻላል አዎ ከተቻለ ህግና ደንብ አለው ወይ አዎ በምን መልኩ ሊነግረን ነው وعن ابي هريره قال قال رسول الله صلى الله عليه وسلم قال الله تعالى انا ثالث الشريكين ما لم يكن احدهما صاحبه فاذا خان خرجت او خرجت من بينهما خرجت معه من بينهما رواه ابو داود وصححه الحاكم አቡ ሁረይራ ምን እንደሚለው ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል ምን ብለው ቃል አላሁ ተዓላ ይሄ ሐዲስ አልቁርስ ይባላል ነብያችን አላህ አለ ብለው የሚናገሯቸው ነገሮች ሐዲስ አልቁርስ ይባላል አነ አለ አላህ እኔ አለ ثالث الشريكين ثالث الشريكين የሁለ ሸሪካ ሶስተኛው ተጋሪታ ነኝ አታጋሩኝ ብሎ ተጋሪታ ነኝ አለ ኢባዳ ላይ አይደለም አሁን ሙዓመላ ላይ ነው ተደደር ላይ ማህበራዊ ጉዳይ ላይ ነው ሁለት ሸሪካዎች ቢኖሩ እኔ ሶስተኛው ነኝ አለ አላህ ማለት ምን ማለት ነው ማለም ይሁን አሐዱሁም አንዱ እስካልከዳ ድረስ ሷሂበው ጓደኛውን እኔ ሶስተኛ ነኝ ማለት ምን ማለት ነው ከጎናቸው ነኝ ያቀዱት እቅድ ያሰቡት ተክተት እንዲሳካላቸው አበረታታቸዋለሁ አለኋቸው ማለት ነው እስከመቼ ማለም ይሁን አሐዱሁም አንዱ አንዱን ጓደኛውን እስካልከዳውና እስካላታለለው እስካላጭበረበረው ድረስ فإن خان بكدوسا خرجت من بينهما ከነዛ ሰዎች እኔ ወጣለሁኝ ማለት ገንዘባቸው በሰላም ሊሳካ ትርፋቸው ትርፋማ እንዲሆን አላደርገውም እርቃቸዋለሁ አላህ ይራቀን አይራቀን እንጂ ከራቀን ከባር አቡ ዳውድ ዘግቦታል ሐኪምም ትክክለኛ ሐዲስ ብለውታል ስለዚህ ስን ሸሪካ ሆነ ስንሰራ መተማመን አለብን አንዳንድ ሰው ሸሪካው ከሌለ እንደፈለገ የቤት ሰርቆ ይሄዳል በጣም አጅብ ነው ያ ከሆነ በረካውን ያጣል ነው ሁለቱም መተማመን አለባቸው በሐቅ ላይ መገኘት አለባቸው ንብረቱን በመንከባከብም ሆነ በማባከም በተለያዩ ነገሮች ላይ ራሳቸውን ጠብቀው መጓዝ አለባቸው ሽርካቸው የሰመረ ትርፋማ እንደሆኑ ከፈለጉ አለዛ ኪሳራ ነው የሚጠብቃቸው ያው ጀሃነም የሚጠብቃቸው ጓደኛው ከከዳን ሰው ካታለለ ሲያምኑት የሚከዳ ሙናፊቅ ብቻ ነው طيب بارك الله لي ولكم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته